ሻዕርያ ማለት ምንድን ነው? የቅልመት ዘመን ማለት ነው። ከነብዩ ተልኮ በፊት የነበረው እናብራራዋለን ይመጣል። ሴት አላህ ላይ ድንበር መሰላል መተላለፍና ማመጽ ነው። ባላል እመት ነው። ሪዳ ከሃይማኖት ማፈንገጥ መመለስ ነው። አቅሳማቸውን እናያለን። ክፍላቸውን በስንት ይከፈላሉ? እንዲሁም አህካማቸውንም እናያለን። ምን ብይን ተሰጥቷቸዋል? በቁርአን በሐዲስ እንመለከታለን። አልጃሂልያ የመጀመሪያውን እንመለከት። አልጃሂልያ ጃሂልያ ማለት ሂየ አልሓሉ አለቲ ሂየ ጃሂልያ ማለት አልሓሉ ሁኔታ ነው፣ ባህሪ ሁኔታ አለቲ ካነት የነበረች አለይሃ አልዓረብ አረቦች ሲኖሩበት የነበረው ባህሪ ነው። ቀብለ ልእስላም ከኢስላም በፊት ከኢስላም በፊት እስላም ከመምጣቱ በፊት አረቦች ሲኖሩት የነበረው ባህሪና ሁኔታ ምን ይባላል? ጃሂልያ ይባላል። ሴትን ልጅ መቅበር አለ፣ እርስ በርስ መበዳደል መበላለም አለ። ቀውዩ ضعيفውን ይበላው ይገለው ይጨፈጭፈው ነበር። የእርስ በርስ መጨፋጨፍ ነበር። ያ ሁኔታ በአንድ ላይ የድንቁርና ህይወት ምን ጃሂልያ ተብሏል። የድንቁርና ዘመን ማለት ነው። የጥልመት ዘመን፣ የድንቁርና ዘመን ይሉታል። ሰው እንደ ሰው በማይቆጠርበት ዘመን ነው። ሰው አንዱ በሌላው ላይ አውሬ የነበረበት ዘመን ይሄ አልሐሉ ሁኔታ ነው። ጃሂልያ ማለት አለቲ ይቺ ሁኔታ ካነት አለይሃ የነበረችባት አልዓረብ አረቦች ሲኖሩበት የነበረው ቀብለ ልእስላም እስላም ከመምጣቱ በፊት ሚነል ጀህል ቢላህ በአላህ ያላቸው መሐይምነት ወረሱሊ በመላእክተኛ ያላቸው ማህይምነት ምንም ነገር የላቸው። በአላህ ዙሪያ ላይ በመሀይምነት ጽልመት ውስጥ ነበሩ። የሚገባቸው ነገር የለም ስለ አላህ ስለ አላህ የሚገባቸው ነገር የለም። ወረሱሊ ወሩሱሊ ስለ አላህ መላእክተኞችን የሚረዱት ነገር የለም። ወሸራኢዕ ዲን የሃይማኖት ተግባራትም የለባቸውም ድንጋጌዎች። ዝም ብለው በዘፈቀድ ነው የሚኖሩት። የደመነፍስ ህይወት ማለት ነው እንደ እንስሳ ሄል ሁኔታ ናት። ጃሂልያ ማለት አለቲ አለይ ካነት አለይሃ አልዓረብ አረቦች የነበሩበት ሁኔታ ቀብለ ልእስላም እስላም ከመምጣቱ በፊት ያስና ጃሂልያ ማለት ሚነል ጃህል ለምሳሌ መሐይምነታቸው ይሄ መሐይምነት ራሱ ጃሂልያ የሚባለው መሐይምነቱ ቢላህ በአላህ ላይ ያላቸው አቋም ወሩሱሊ በመላእክተኞች ላይ የነበራቸው አቋም ወሸራኢዕ ዲን እንዲሁም በዲኑ ድንጋጌ ላይ የነበራቸው አቋም ይሄ ነው ጃሂልያ ማለት ስለ አላህ የሚያውቁት ነገር የለም። ስለ መላእክተኞች፣ ስለ ሸራዒ ዕድልም በተግባርም ሆነ በእውቀት ደረጃ ምንም አልነበራቸው ምንም አልነበራቸው። ሁኔታው ይሄ ነው። ቀብለል ኢስላም የነበረው ሁኔታ ምንድን ነው? አልጀህል ቢላህ በአላህ ምንም እውቀት የላቸውም። ስለ አላህ መሬት ሰማያትን የፈጠረው እንደሆነ ያምናሉ። ወላኪን ጀዋብ እንዳይመጣ ወሩሱሊህ በመላእክተኞችም እንደዚሁ ወሸራዒ ዕድል የዲኑንም ህግጋት የሚተገብሩትም የለም የላቸውም የዲን ህግጋት የላቸው ሌላ ወልሙኻኸራ በእርስ በርስ ጉረኝነት ቢልአንሳር በዘር መፎከር በዘር መፎከር ሙኻኸራ ማለት መፎካከር በዘር ማለት ነው እኛ እንበልጣለን በኑ ተቅሪብ ይበልጣሉ በኑ በክር ይበልጣሉ በኑ መኽዙም ይበልጣሉ አከሌ ይበልጣሉ እየተባባሉ ሙኻኸራ ማለት ነው የዘር የእርስ በርስ ልዩነት ማለት ነው አረቦች ናቸው እዛው አረቦች ይለያያል የተለያየ ጎሳ አለ። ሙፋፈራ ቢልአንሳብ በዘር መፎከር ይሄ ነው በቃ ባህሪ። ጃሂልያ የጥልመቱ ዘመን ማለት ከኢስላም በፊት የነበረው አረቦች ሲኖሩት የነበረው በአላህ ያላቸው መሀይምነት፣ ስለ መላእክተኞች የነበራቸው መሀይምነት፣ ስለ ዲን ህግጋቶች የነበራቸው መሀይምነት፣ እንዲሁም ወልሙፋፈራ ቢልአንሳብ በዘር መፎከርና መጎረር፣ ወልክብር ኩራት፣ ወተጀቡር ተጀቡር አምባገነንነት፣ ወተጀቡር አምባገነንነት አምባገነንነት ተጀቦር አንዱ በሌላው ላይ አምባገነናዊ ተግባር ይፈጽማል። ተጀቡር ወገይሪ ዛሊክ ሌላም ሌላ ብዙ ነገር አለ። ሴት ልጅ መግደል፣ ሴት ልጅ የግድ መውረድ የመሳሰሉ የእርስ በርስ መጨፋጨፍ ጃሂልያ ማለት አረቦች ሲኖሩበት የነበረ ሁኔታ ነው። ለምሳሌ ምንን ይመስል ለምሳሌ አልጀህል ቢላህ በአላህ በአላህ ያላቸው መሀይምነት አንድ ላይ ወሩሱሊ እ ወሸራኢዕ ዲን በዲኑ ህግጋት ላይ መሀይምነት አጥለጥልቋቸው ነበር። ሌላ ሙፋኸራ ቢል አንሳብ ምን ማለት ነው? ሙፋኸራ ቢል አንሳብ በዘር መፎካከርና መጎረብ እ ወልክብር ክብር ምንድን ነው? ወተጀቡር አምባገነንነት ወገይሪ ዛሊክ ሌላም ሌላም ይህ እነዚህ ባህሪያቶች ተጠራቅመው የመሀይምነት ዘመን ይባላሉ። ይችን ነበር ሲኖሩ የነበሩት አረቦች። ጃሂልያ ማለት ኒስበቱን ኢለል ጃህል ወደ መሐይምነት የተጠጋ ነገር ነው አጠራሩ። ኢትዮጵያ የምትለው ሀዘን ናት። ሰውየውን ምን ትለዋለህ ስታጠጋው? ኒስባ ስታደርገው ኢትዮጵያዊ ትለዋለህ። ወይ ያለችና ጃሂል ያለውን ጃሂልያ ስትለው መሐይማዊ ማለት ነው። መሐይማዊ ማለት ነው። ይህ የሚለውን ያመጣው ኒስበቱን ኢለል ጀህል ወደ ጀህል የተጠጋ ነው። ጃሂልያ ማለት ወደ ጀህል የተጠጋ ነው። አለዚ ይህ ጀህል ማለት ሁ አደሙል ዒልሚ አንድን ነገር አለማወቅ ማለት ነው። አው አደሙ ትባዒል ዒልም ወይ እውቀትን አለመከተል ማለት ነው። ጀህል ማለት አንድን ነገር አለመረዳትና አለማወቅ ብቻ አይደለም። ትርጉሙ እንደዛ አይደለም። ጀህል ማለት በሚያውቁትም ባወቀው ካልሰራ አንድ ሰው ፈሆ ጃሂል ጃሂል ነው። ጃህል ማለት ጃሂልያ ማለት ኒስበቱ የተጠጋ ነው ኢለል ጀህል ወደ ማህይምነት ተግባባናል አርባ ምንጫዊ ማለት ከፈለክ በአረብያ ምን ትለዋለህ هذه الأربع ምንጭየቲ ትላታለህ ሴት ከሆነች አርባ ምንጭያ ማለት አርባ ምንጫዊት ማለት ነው አንዱ ምን ትለዋለህ አርባ ምንጫዊ የሚለውን አርባ ምንጭይ ነው የምትለው አርባ ምንጭይ ትለዋለህ በእንትኑ ማለት ነው እይ የሚለው ኒስባ ነው በአረብኛ ሚስሪ መክይ መዲኒ ኢራቂ ሉብናኒ እያልክ የምትለው ኒስባ ነው ዊ ዊ ዊ ዊ ማለት ነው እሺ አልገባችሁም ወደ ጃህል ሲያስጠጉ ምን አሉት? ጃሂልያ ብት ማለት ነው። የጥልመቱ ዘመን ሰዎች ጃሂልያ ይባላሉ። ዘመኑ ራሱ ጃሂልያ ዘመነ ጃሂልያ ተብሏል። በመሀይማዊ የተጠለቀለቀ ዘመን ማለት ነው። ኒሳ ነው። ኒሳ ማለት ምንድን አልኳችሁ እ ወደ ጀህል የተጠጋ ነው። ኒሳ ሀገርን ማስጠጋት ትችላለህ አይደል? እስኪ ለምሳሌ አንድ ንገረኝ ከኢትዮጵያ ውስጥ ዝም ብለህ የሀገር ስም እ ስልጥይ ትለዋለህ አስልጥይ እ ሀረርይ ትለዋለህ ጎበዝ አልስራስትም እ ሀገራችን እኮ እ እ እ ማን አዲስ አበባ ኒስባ ማለት ይሄ ነው በቃ ለመዱት አረብያም እኮ ስትሰቱ هذا الرجل الرجل العراقي ነው የምትለው ኢራቃዊው ሰው الرجل المصري አረጁል ኢትዮጵይ እያልክ ነው የምትናገረው። ይሄ ሚስባ ይባላል። ወደ ኢትዮጵያ ነው ያስጠጋው። ኢትዮጵያን እንዳለ አስቀምጠህ ኢትዮጵያዊ ነው ለማለት ስትፈልግ ታስጠጋዋለህ ማለት ነው። በቃ ይሄ ነው መሀይማዊ ማለት ከፈለግክ ምን ትለዋለህ? አረጁል ጃሂልይ ሴት ከሆነች ደግሞ አልጃሂልያ ትላታለህ ማለት ነው። በቃ ኒስባ ማለት ይሄ ነው። ኒስበቱን ኢለል ጃሂል ያለው ኒስበቱን ኢለል ጃሂል ወደ ጃህል አስጠግተቱን አለዚ ጀህል ማለት ደግሞ ትርጉሙ ሆ አደሙል ዒልሚ አንድን ነገር አለመረዳት ማለት አለማወቅ አለማወቅ جهل ይባላል። جهل ማለት هو عدم العلم የራሱ የምታውቁት ነው። ሰውዲ ያልዋለ ግልጽ የሆነ ግልጽ ማድረግ ነው። አደሙ ኢትባኢል ዒልም ወይ እውቀትን አለመከተል እሺ ነው ማናቀር። جهل ማለት አንድን ነገር አለማወቅ እና ወይም ደግሞ አውቆ አለመከተል በቃ جهل ይባላል። አልጀህሉ አደሙ ኢትባኢ ملة محمد عليه الصلاة والسلام وملة إبراهيم على مكة جهلا جهلا بس هذا ما أبو جهل أبو جهل تبالو لمن دنو فلا لا هو قارن لهم بدون يأكل نجار الله جاء على الحاكم كل من يقضى بعض بعض كل من يبالو نبي جمع سعد جهل يعني النبي عليه الصلاة والسلام أبو جهل عليه لمن لجهله بالله ورسوله وشرع الدين على قبل من على كتلم هاي جرائم واحد من له ቁርአኑ ሲቀራ ከማንም በላይ ይገባዋል። ገብቶታል፣ ግን አልተከተለውም። ስለዚህ አባጀህል አሉት፣ የመሀይምነት አባት አሉት፣ የመሀይምነት አባት አሉት እንጂ አበል ሐክም ነው በዛኛው ቅጽል ስሙ ስሙ አምር ብኑ ሂሻም ትናንትና ኤግዛም ላይ ነበረ። አምር ብኑ ሂሻም ስሙ ነው። አቡ ጀህል ቅጽል ስሙ ነው። አቡ ጀህል ማናቸው ያወጡለት ነብዩ አለይሂ ሰላቱ ወሰላም አቡ ጀህል አሉት። በእነሱ ደግሞ በቁረይሾች ማን ተብለው ነበር የሚሰየመው? አበል ሐከም። የትናንትናው መልስ ምን ነበር? ማን ነበር ጣዖትን ያመጣው ወደ አረብ ምድር አምር ብኑ ሂሻም አምር ብኑ ሙጊራ አምር ብኑ ሉሐይ ነው አይደል አምር ብኑ ሉሐይ እሺ አው አደሙ ኢትባዕ العلم ወይ እውቀትን አለመከተል ማለት ነው መሀይምነት ምንድን ነው ከተባልክ አንድ ነገር አለማወቅ ወይም ደግሞ አደሙ ኢትባዕ العلم ቢያውቅም እንኳ አለመከተሉ መሀይምነት ያስብላል ቃለ ሸይኹል ኢስላም እብኑ ተይሚያ አንድ የሚሉን ነገር አለ ፈኢነ መን ለም ያዕለም الحق እውነታን ያላወቀ ፈሆ ጃሂሉን መሀይም ነው እውነታን ያላወቀ ፈሆ ጃሂል መሀይም ነው ጀህለን በሲጠን ነጠላ መሀይም ነው ነጠላ በቃ ወጥ የሆነ ነጠላ ማለት ነው ይሄ ሲንግል መሀይም ትለዋለህ ያለው ነጠላ መሀይምነት ሌላው ላይ ደብል ይመጣበታል ያመጡት ነው ፈኢነ መን ለም የዕለም አልሐቀ እውነታን የማያውቅ ሰው እውነታን የማያውቅ ሰው ፈሆ ጃሂል መሀይም ነው። ጀህለን በፊቀን ነጠላ መሀይምነት ማለት በቃ አጭር ነው። ማህይምነቱ ጠባብ ናት። ቤተሰቦቻችን ማለት ነው ሐዲስ አያውቁም፣ ቁርአን አያውቁም፣ ምንም ምንም ነገር የሚያውቁት ነገር የለም። ያለባቸው ማህይምነት ምን አይነት ማህይምነት ነው? ጀህለን በፊቅ ነው። ስትሰጣቸው ይቀበሉሃል። ይሄ ጀህለን በፊቅ ነው። ጀህለን በፊቅ ነው። ጉዳትም የለውም። ጀህለን በፊቅ ጉዳትም የለውም። የአህያ ማህይምነት የዓለም በሲጥ ነው። የዓለም በሲጥ ነው ያለችው ነግራችሁ ያለ ፈኢን ተቀደ አንድ ሰው ግን ካመነ አንድ ሰው ካመነ خلافه የሐቅን ነገር ተቃራኒ ከተረዳ فهو جاهل ይህ መሐይም ነው ይላሉ ኢብኑ ተይሚያ جهلا مركبا double የሆነ መሐይምነት مركب double መሐይምነት ማለት ነው። double እጥፍ ድርብ መሐይምነት መሐይም ነው። فإن اعتقد አንድ ሰው ካመነ ወይንም ገብቶኛል ካለ ኺላፈሁ ሲረዳ በተቃራኒ ተረድቶ ገብቶኛል ካለ ይህ ሰው ገብቶታል እንዴ አልገባው فهو جاهل መሀይም ነው ምን አይነት መሀይም ነው ጃህለ ሙረከበን እጥፍ ድርብ የሆነ double መሀይምነት አለበት ማለት ነው ይሄ ነው double መሀይም ነው የሚጎዳ እንደ አህባሽ ማለት ነው እንደ አህባሽ ማለት ነው አህባሽ አንድ ነገር ተረድቶታል አይደል አላህ መውጁዱን ቢላ መካን ብሎ አላህ ያለ ቦታ ነው ያለው ብሎ ተረድቷል ተሳስተዋል አይደል በጣም ተሳስተዋል። በጣም አይን ያወጣ ያፈጠጠ ስህተት ሰርተዋል። ይህን ስህተታቸውን ደግሞ መሳሳታቸውን አላወቁም ማለት ስለዚህ ማህይምነታቸው ስንት ነው? ያለ ሙረከብ መሳሳታቸው መጀመሪያ በትክክል ትርጉማቸው ታርጌቱን አለመምታቱ አንድ ስህተት ነው። ጀህል ነው የራሱ። እንደገና መሳሳታቸውን አለማወቃቸው ደግሞ ሁለተኛ ማህይምነት ነው። እነዚህ ይጎዳሉ። አውቀናል ብለው ስለሚሄዱ እንደተጎዱ ነው የሚቀሩት። እዚህ ለሙረከብ ይጎዳል። አንተ ዳቦን ድንጋ ብለህ ከተረዳኸው ድንጋ ነው አልክ። በቃ ድንጋ ነው፣ በቃ ድንጋ ነው አለቀ። የካቱ ይመስላል ዳቦውን ድንጋ ብለህ ከተረዳ አንደኛ ስትረዳ ምን ይመስላል? እንዴት አስቡታል? ዳቦን ድንጋይ ብለህ ስትረዳው አንድ ተሳስቷል። ሰውየው ዳቦን በድንጋይነት መረዳቱ ተሳስቷል አይደል? ግን ተረድቶታል። ብትመልሰውም አይቀበልም። በቃ ገብቶታል። በዚህ መሳሳቱን አለማወቁ ደግሞ ምንድነው? ሁለት መሀይምነት ማለት ነው። አንደኛ መሳሳቱ መሳሳቱን አለማወቁ ሁለት ገብል መሀይምነት ይባላል እንደዚህ አራህማኑ አለል አርሽ እስተዋ እስተዋን በእስተውላ መረዳታቸው አንድ መሀይምነት ነው። አይ ትክክል ነው ብለው መሄዳቸው ደግሞ መሳሳታቸውን አለመረዳታቸው ሁለተኛ ዘብል መሀይምነት ነው። ሉቅማን የሉቅማን አህያ ምን ትላለች ይላል ለው አንሶፈ ዘማኑ ጊዜ በትክክል በፍትህ ቢፈርድ ኖሮ አለች ለሰውየው ላይዋ ላይ ላለ ኩኑ አነ አከቡ መጋለብ የነበረብኝ እኔ ነበርኩ አለች ሰውየውን እኮ ነው ወጥቶ ይዘው እየሄደች ማለት ነው። ይታነል ሐል ነው ብትናገር ይሄን ትል ነበር ብለው ነው የገጠሙበት። መናገር አትችልም እንጂ ዘመን ጊዜ በትክክል በፍትህ ቢፈርድ ኖሮ አለች እኔ ነበርኩ ሰውዬ ባለቤቴን መጋለብ ያለብኝ። ለምን ህየ ጀህሉን በሰይቱን እኔ ውስጥ ነጠላ መሀይምነት ነው ያለው። ወአላ ሳሂቢ ጀህሉ ሙረከቡ ላይ ላይ ባለው ሰው ላይ ግን ደብል መሀይምነት ነው ያለበት አለች። አልገባችሁም? በቃ ምንም አታውቅም ማለት ነው። አሁን ያየቱን እርሱ ስንመጣ ሰው ዘንድ ምንም ያልቀሩ እቺ እንደው ሐዲስ ንገረኝ የሚልህና ስትነግረው የሚቀበልህ ጀህለም ሙረከብ ነው፣ በፊት ነው ያለበት። ጀህለም በፊት ነው፣ ጀህለም በፊት ነው። ዳዕዋ አታደርግለት ይቀበላል። ሀዳ ጀህለም በፊት ግን ትንሽ የቀራች ከሆነች የምትጨረጨር ከሆነ በቃ አይቀበልህም። አረባክህ ትንሽ ሞክሮ የመጣ ከሆነ አይቀበልህም። አረባት ምንም አይቀበልም። እዚህ ላይ ምንድን ያለበት ሱናውን ሱናውን ቢድዓ ብሎ ተረድቶታል። ቢድዓውን መውሊድ ሱና ነው ብሎ ነው የተረዳው። መውሊድ በቃ ሱና ነው ብሎ ተረድቶታል። አልቋል። ለዚህ ነው የጎዱ እኮ እነዚህ ናቸው። ያለ ሙረከብ ያለባቸው ሰዎች ናቸው የሚጎዱ። ቢድዓውን ምን ብሎ ተረድቶታል? ከአነሁ ሱና ኧረ እባክህ በነብዩ ዘመን የለም ሰሃባም አያውቀውም አራቱም መዝሀብ አያውቀውም እባክህ እባክህ ብለህ ብትለው አይቀበልህም አይደል? መጀመሪያ ሱና ብሎ መረዳቱ አንድ ስህተት ነው። መሳሳቱን አለማወቁ ሁለተኛ ማህይልነት ايه معناته جهل مركب معناته فقاعده بنقرا فاين اعتقد خلافه بحق تقاراني عند النجر كترجاو فهو يهسو جاهل محيم له جهل مركبا قبل يكون محيم له تقراو توتال معناته فان تبين ذلك يهجنه كهونا جلس كهونا فان تبين ذلك يجلس كهونا فالناس سوت قبل بعث الرسول صلى الله قبل بعث الرسول صلى الله عليه وسلم كان يجي تلقوا بفيت ካኑ ነበሩ ቢጃሂልየትን በመሀይምነት ጽልመት ውስጥ ነበሩ። በመሀይምነት ጽልመት ውስጥ ነበሩ። ይህን ከተረዳን አወቅን። ሁለት ነገር ሁለት ነገር አውቀናል። ጀህለም በሱጥ የሚባል ተረድተናል። ጀህለም ሙረከብ የሚባል ተረድተናል። ሳይን ተበየነ ጋር ይህ ግልጽ ከሆነላችሁ ጀህለም በሱጥና ጀህለም ሙረከብ የሚባለው ግልጽ ከሆነ ፈናሱ ሰዎች ሰዎች ቀብለ በዕት ረሱል ሰለላሁ ዐለይሂ ወሰለም መባዓት ረሱል ስላላችሁ ቢዕተት ረሱል ስላላችሁ ምንድን ነው ምን እኔ ላይ እንደዛ ነው የሚለው እ ባላጫጭሮች ሌላ ነው ያለው ማለት ነው እ አጫጭሮች ላይ ሌላ ነው። አይ ንጥፈው ይለያል ማለት ምን ኮፒ ነው? እሺ አይ ቆይ ልላችሁ ነው ትክክል እኮ ነው። قال شيخ الاسلام ابن تيميه فان من لم يعلم الحق فهو جاهل جهلا بسيطا አሉ فان اعتقد خلافه በተቃራኒ ከተረዳው አንድ ነገር فهو جاهل ይህ ሰው መሀይም ነው جهلا مركبا ደብል እጥፍ የሆነ መሀይምነት መሀይም ነው አለ فان تبين جهلا بسيطا ብሎ ምን አለ ሌላ فإن قال خلافه الحق ስንት አይነት ኑስኻ ነው ያዛችሁ? ይህንኛው ደግሞ ሌላ ነው ትልቁ ይሄ አቂደቱ ተውሂድ የሚለው ላይ ያለች ናት መካከል ላይ ገብቶ እሺ فإن اعتقد خلافه فهو يعلم الحق فهو جاهل جهلا بسيطا فإن من لم يعلم الحق حقا ያልተረዳ فهو جاهل መሀይም ነው ጀህለን በሲጦን ነጠላ መሀይምነትን ፈኢን የዕተቀደ ኺላፈው በዚህ ተቃራኒ ከተረዳው ደግሞ አንድን ነገር እውነታን በተቃራኒ ከተረዳው ፈሆ ጃሂሉን ጀህለን ሙረከበን ደብል መሀይምነት ፈኢን ቃለ ካለ አንድ ሰው ኸላፈል ሐቅ በሐቅ ተቃራኒ ከተናገረ ዓሊመን እያወቀ ቢልሐቅ ሐቁን እያወቀ ከተናገረ አው ገይረ ዓሊም ወይ ሳያውቅ አንድን ሐቅ ከተናገረ ፈሁ ጃሂሉን አይባ ይሄ double አገላለጽ ስለሆነ ምንም አያስፈልግም ችግር የለም አይጎዳ አንድን ሐቅ ሐቅነቱን እያወቀ በተቃራኒ ቢናገር ወይንም ሐቁን እያወቀው በተቃራኒ ሐቅም ሐቅ አለመሆኑን እያወቀ በተቃራኒ ቢናገር ተሳስቶ ቢናገር ማለት አንድ جاهل አንድን ሐቅ በተቃራኒው ተናገረ። አያውቀውምና ወይ አውቆት ያወቁ ሰዎች የሚበላሸት መበላሸት ነው ወይ አውቆታል፣ ግን በተቃራኒ ነው አሁን የሚፈረደው። ያው جاهل ነው እያለ ነው። ምንም አደርግላችሁ ተውት፣ ችግር ዋናው አስፈላጊው ነጥብ ተነግሮናል። ሁለት ነጥቦች ናቸው። አንድ ሰው ካላወቀ ምንም ነገር ካላወቀ ጀህለን በፊት አለበት። ሲያውቅ በተቃራኒ አንድን ነገር ከተረዳ ሙረከብ መሀይምነት አለበት። ይህ ግልጽ ነው፣ በቃ ግልጽ ነው። فإن تبين ذلك في قلت كون الله شوف الناس سويت قبل بعث الرسول صلى الله عليه وسلم كان بيجي تلقوا بفيت يوم البعث ان العلم بعث مالك مكس كسي هنال بعث بعث ملاك هنال بعث قبل بعث النبي الرسول صلى الله عليه وسلم فلا شو كان بيجي تلقوا بفيت مالك كانوا نبدأوا سويت كان بيجي تلقوا بفيت كانوا نبدأوا في جاهلية بمهاجم النسوس نبدأوا بمهاجم النسوس نبدأوا መንሱበትን ኢለል ወደ ጀህል የተጠጋች የተደገፈች የሆነች ማለት ነው። መንሱባ ኢለል ይሄ ቃሉን አወሳሰድ ነው። ተነጋግረናል አይደል? መንሱባ ኢለል ጀህል ሆነች መሀይምነት ውስጥ ነበሩ። በቃ መሀይምነት ውስጥ ነበሩ በሉ። መንሱብ ኢለል ያለውን ተው። እንደ ቃሉ እንደመጣ ነው። መንሱብ ኢለል ጀህል የሚስፋፋ አድርጎ ምንድን ነው የሚባለው? ጃሂልያ ማለት ነው። ፈኢነማ ካኑ የነበሩበት የድሮዎቹ ሰዎች ከነብዩ ተልኮ በፊት የነበሩበት ፈኢነማ ካኑ አለይህ እነሱ የነበሩበት ሁኔታ ሚነል አቅዋል በንግግርም ይሁን ወልአዕማል በተግባር በእንቅስቃሴም ይሁን እነማ አህደተሁ አዲስ አዲሱ ያመጣላቸው ለሁም ለእነዚህ ሰዎች ጃሂሉን መሀይም ያመጣላቸው። የሚናገሩትም ንግግር ይሁን ጸሎት አጸላያቸውም ይሁን ተግባራቸውም ይሁን ማን ነው? ኢነማ አህደተሁ ለሁም ለእነዚህ ሰዎች አዲሱ ያመጣላቸው ማን ነው? ጃሂሉን መሀይምን ያመጣላቸው። ስለዚህ መሀይማውያን ተባሉ። የዛ የመሀይሙ ተከታይ ወይንም ደግሞ ዘመኗን ዘመነ ጃሂልያ ትላትና የጥልመቱ ዘመን ነዋሪዎች ትለዋለች ጊዜ ጃሂልያ መንሱበትን ኢለልጅሃል ፈኢነማ ካኑ ዐለይህ እነዚህ ሰዎች የነበሩበት ሁኔታ ሚነል አቅዋል ንግግርም ይሁን ወልአዕማል ስራም ይሁን እነማ አህደተሁ ለሁም ለነሱ አዲሱ ያመጣላቸው ጃሂሉን መሀይም ነው። ወኢነማ የፈዓሉ የሚያደርገውም ተቀብሎ ሰሪው ራሱ ጃሂሉን አሁንም መሀይም ነው። ተቀባዩ ራሱ መሀይም ነው። ተግባባናል። አንድን ሱና ቢድዓ ብሎ ሲያመጣ አንድን ቢድዓ ሱና ብሎ ሲያመጣ እሺ አህለን ወሰህለን ብሎ አጨብጭቦ የሚቀበል ሰው አምጪውን መጀመሪያ መሀይም ነው፣ ተቀባዩን መሀይም ነው። ተያይዘው ነው ገደል የሚገቡት። ተፍቲሽ የለም ሼህ ብለዋል። በዛላችሁ እንኳን ኃላፊነቱን እሳቸው ናቸው የሚወስዱት ነው የሚለው። እንደዛ እንዳትሉ ሼኼ እኔን አሳስቶኝ ነው እሱ ኃላፊነቱን ይወስዳል፣ እኔ ብሳሳትም ችግር የለም ላ አይባልም። እንደዛ ከሆነ መጽሐፉ ተቃይረዋል። የሌሎች እምነት ተከታይ መጽሐፎች ያበላሹት ከነብዩ ተልኮ በፊት ነው የተሰረጠው። ዛሬ ላይ ያሉት ተሰርዞ ነው ያገኘው። ችግር የለባቸውም ልትሉ ነው እንደዛ ከሆነ እንደዛ አይነት ሁክም የሚያስፈርዱ እኔ ሸኼን ያበላሽኝ እኔ ከሌናቸው ያበላሽኝ ከሌናቸው ያበላሽኝ የሚባል ነገር የለም። ራስህ ጥረ ጅራ አንብበህ የምትወጣው እውነታ ነው ዲን ማለት فإنما كانوا عليه የነበሩበት من الأقوال ንግግር የሚሆኑ الأعمال ተግባር إنما أحدثه لهم አዲሱ ያመጣላቸው جاهل መሐይም ነው وإنما يفعل ተቀብሎ የሚሰራውም جاهل መሐይም ነው وكذلك እንግዲህ እንደዚህ ሆነ وكذلك እንደዚሁ ኩሉ ማ ይخالف ማንኛውም የሚጻረር ሁሉ ما جاء به المرسلون ሙርሰሎች ይዘውት የመጡትን መልእክት የሚጻረር ሁሉ ምን ይሁድያ አይሁድነትን ይሆን ونصرانية ነሳራነትም ይህም ፈሆ ጃሂልያ መሀይምነት ናት ማለት ነው። መሀይምነት ናት። ምክንያቱም እነማንን ተጣሯልና እነማንን ተጣሯልና አይሁድነት፣ ነሳራነት ወከዛሊከ እንደዚሁ ጃሂልያ ይባላል። ማ ሁሉ ማ ይኻልፍ የሚጻረር ሁሉ ምንን የሚጻረር ማጃአ ቢሂ ሙርሰሉን ሙርሰሎች ይዘውት ከመጡት መልእክት ጋር የሚጻረር ነገር ሁሉ ጃሂልያ ነው፣ የጥልመት ጊዜ ነው። የጥልመት ideology የጥልመት የጽልመት የተዋጠ ideology ነው። ምን ምንን ይመስል ለምሳሌ ምን የሁድያ ይመስል ونصرانية ይመስል وبوذية ይመስል وهندوسية ይመስል እንዳለ ይሄድበት እንደ ሰው ጃሂልያ መሀይምነት ጽልመት ነው። እሱ ራሱ ጽልመት ነው። ግልጽ ነው አይደል? አይሁዳነት ጽልመት አይደለም እንዴ? جاهلية ነው፣ نصرانية ነው፣ جاهلية ነው። የጃሂልያው ዘመን ስንል ከነብዩ ተልኮ በፊት እኮ አይሁድም አለ፣ ነሷራም አለ፣ መጁሳም አለ፣ ቁረይሾችም አሉ፣ ሙሽሪኮች። እነዚህ ሁሉ በአንድ ላይ ምንድነው የሚባሉት? የጽልመቱ ዘመን ነዋሪዎች ነው የሚባሉት። ጽልመቱ ውስጥ ናቸው። የግድ ቁረይሾች ብቻ አይደለም ጃሂልያ ውስጥ ያሉት። ወትልከ ይህቺ ካነት ነበረች፣ ይህቺ ናት አልጃሂልየቱን አማ ጠቅላይ የነበረው መሀይምነት አሁን ለቀጣዩ ኤግዛም ላይ እንመጣለን ስለ ኢንሻአላህ ባብ በጨረስ ሁለት ባብ ወይ ሶስት ባብ ነው ቁጥር ኤግዛም ይኖራቸዋል። ተከታተሉ። ጃሂልየተን አመና ጃሂልየተን ኻሳ የሚባላል በትክክል ወቁ። ከነብዩ ተልኮ በፊት የነበረው የጥልመት ዘመን ሙርሰሎች ታመጡበትን ተቃራኒ የሆነ አይሁዳነትም ይሁን ነሳራነትም ይሁን ፈሆ ጃሂልያ ወትልከ ይቺ መሀይምነት ካነት አልጃሂልየቱን አማ ጠቅላይ መሀይምነት ትባላለች። ከነብዩ ተልኮ በፊት የነበረ የጥልመት ዘመንና የመሀይምነት ዘመን ጠቅላይ የመሀይምነት ዘመን ይባላል። ጃሂልየትን አማ ስትል ጃሂልየትን ኻሷ የምትባል አለች ማለት ነው። ጃሂልየትን ኻሷ አለች ማለት ነው። ወይንም ጃሂልየትን ሙቀየዳ የምትባል እናያታለን። ፈአማ እማ ማለት ነው። ፈአማ ባዕደ መብዓት ረሱል ሰለላሁ ዐለይሂ ወሰለም ከነብዩ ተልኮ በኋላማ ከነብዩ ተልኮ በኋላማ መሀይምነት የለም እንዴ? አለ አለ። ቀጥታ ሆኖ ልትኖር ትችላለች መሀይምነት في مصر دون مصر አንዱ ከተማ ውስጥ ይኖራል፣ دون مصر ሌላ ከተማ ውስጥ የሌለ ይለያያል። ጃሂልያነት ጠቅላይ መሀይምነት አለ። ዓለም በጽልመት ተውጣለች እንጂ አሁን ከነብዩ ተልኮ በኋላ አይደለም። ሙቀየድ ኹሱስያን አለች አንድ ከተማ የሚገርም علم አለበት፣ አንዱ ከተማ ደግሞ በጀህል የተዋጠ ነው። ጃሂልየትን አማ በማንነት ተዘጋችው። መቼ ተጠናቃለች? መቼ ነው ያለቀላት? በነብዩ ተልኮ ጠቅላይ የሆነ መሀይምነት አልቆለታል። አሁን ግን ሙቀየድ የሆነ መሐይምነት አለ። ሙቀየድ የሆነ ማለት ከሰው ሰው ይለያል፣ ከከተማ ከተማ፣ ከሀገር ሀገር ይለያል። ሰዑድ አረቢያ በደንብ በተውሂድ ሂዳ ከሆነ ሌላ ከተማ ላይ ደግሞ ዝቅት ይላል። እኛው ሀገር ላይ ስትመጡ አንዱ ከተማ ላይ በተውሂድ ጥሩ እንቅስቃሴ አለ፣ አንዱ ቦታ ደግሞ ዝቅት ያላለ አይደል? ከግቢ ግቢ ራሱ ይለያል እኮ ከግቢ ግቢ ራሱ አይለያይም እንዴ? ይለያያል። في مصر دون مصر እውቀት ይለያያል። እውቀት توحيد በጣም የበዛበት ግቢ አለ። ማን ነው እሱ? ነው ትክክል ነው። والله ማንም የለም በዚህ ሰዓት በአሁን ሰዓት ላይ አልሐምዱሊላህ የትኛውም ግቢ አርባ ምንጭ ነው ያክሉ ማሻአላህ ኢንሻአላህ በዚህ ላይ ቀጣይነት አላህ ይስጥ አይደል? አዎ አህሉ ሱና አህሉ ሱና ኢማም ብዙ ራሱ ያለው እዚህ ነው። ያላሳደጋችሁ ማሳደግ ወላሂ ደስ የሚል ሴት ነው። በሄድክበት ተገርመው ነው ከሄዱት። አሁን የመጡት እንግዲህ ካላያችሁ ነው አዳማዎች መጥተው ነበር። በጣም ነው የተደነቁት። አህሉ ሱና ብዛቱ ከተማ እኮ ነው የምትለው ነው ያሉት። ወላሂ ማሻአላህ ፊታቸው ራሱ ሲያማምር ነው ያሉት። ያምራል። ደስ ይላል። ቆንጆ ልጅ ወላሂ በዚህ ሴት በዚህ ፈገግታ ላይ የሚኮራረፍ የለ አንዱ አንዱን አይዘጋው ሰፋ ያለ ሴት በዚህ ላይ ፂም ሲቀላቀልበት ያ አላህ ሰሃባ እኮ ነው ማሻአላህ እ ወትልከ ካነት الجاهليه ያላ አሳድግ ያሳድጋለሁ ነው ኢንሻአላህ ወትልከ ካነት الجاهليه ይህቺ ጃሂልየተን አማናት ከነብዩ ተልኮ በፊት የነበረችው ፈአማ በዕደ መብዓት ረሱል ሰለላሁ ዐለይሂ ወሰለም ከነብዩ ተልኮ በኋላማ ቀድ ተኩኑ ትኖር ትችላለች። ቀድ ተኩኑ አልፎ አልፎ ትኖራለች። ሲሚስሪን አንዱ ከተማ መሀይምነት ይኖራል። دون ሌላው ከተማ የሌለው كما هي ለምሳሌ ይመስል في دار الكفار كفار ሀገር جاهلية አለ። ምዕራባውያን ውስጥ ምዕራባውያን ያልደረሳቸው ላቲን አካባቢ ሊሆን ይችላል። እዛ ጃሂልያነት ይኖራል። መካከለኛው ምስራቅ ስትመጣ ደግሞ ሁሉም information ኑ ደርሶታል። جاهلية በአሁኑ ሰዓት ከነብዩ ተልኮ በኋላ አንድ ሀገር ላይ መሐይምነት ይኖራል፣ ሌላው ሀገር ላይ አይኖርም። አንድ ሀገር ውስጥ አንድ ከተማ ይኖራል፣ ሌላው ከተማ ውስጥ የሌለው አልፎ አልፎ ነው የሚኖረው ማለት ነው። እንደ ከዋክብት ሱና ፈረጅቷል በየቦታው ከላይ ሆኖ ሱና ቢያበራ ከታች እንደ ከዋክብት ይታያሉ። እዛ አካባቢ ሱና አለ፣ እዛ አካባቢ ሱና አለ፣ ከላይ ሆኖ ቢመለከቱት ማለት ነው። ተከዳ እንደ ከዋክብት በየቦታው ላይ ያሉ አህሉ ሱናዎች መሐይምነት ለቋቸው ማለት ነው። ቀጥተኩኑ ልትኖር ትችላለች መሐይምነት ፊሚስርን አንዱ ከተማ ዱነ ሌላው ከተማ ያለው ከማሄ ይመስል ፊዳሪል ኩፋር ከሀዲያን ሀገሮች መሀይምነት ይኖራል። ከሙስሊም ሀገር ደግሞ ስትመጣ መሀይምነት የለም። ወቀት ተኩኑ ልትኖር ትችላለች። في شخص አንዱ ሰው ላይ دون شخص ሌላው ግለሰብ ላይ የሌለ ከሰው ሰው ራሱ ይለያል። አንድ ጽልመት ውስጥ ዝፍጥቅ ያለ ሰው አለ፣ አንዱ ደግሞ በሱና ብርሃን የሚንቀሳቀስ ይቀራል፣ ያነባል፣ ዳዕዋ በደንብ ይከታተላል። ስለ እምነቱ ሙሉ information አለው። ሙሉ information የሌለው هو في جاهلية جاهلية ሚስልያ ወይንም جاهلية مقيدة ትባላለች። ከነብዩ ተልኮ በኋላ ነው። ከሀገር ሀገር ይለያል፣ ከግለሰብ ግለሰብ ይለያያል ማለት ነው። ፊሸክሲን ዱነ ሸክሲን ከሰው እሰው ይለያያል። ፊሸክሲን አንዱ ሰው ላይ መሀይምነት የለችም። ዱነ ሸክሲን ሌላው ላይ ግን ትኖራለች። ከሰው እሰው ራሱ ይለያያል። ከረጁሊ ለምሳሌ አንድ ሰው ቀብለ አዩስብ እስላምን ከመቀበሉ በፊት ፈኢነሁ ፊ ጃሂልያ እጽልመት ውስጥ ነበር። ወኢን ካነ ፊ ዳሪል እስላም እስላም ሀገር ውስጥ እንኳ ቢሆን እስላምን ከመቀበሉ በፊት አንድ ሰው ምን ውስጥ ነው ያለው? ጃሂልያ ውስጥ ነው ያለው። ወኢን ካነ ፊ ዳሪል እስላም በሙሚኖች መካከል እንኳ ቢኖር ጽልመት ውስጥ ነው ያለው። አለማወቅ ማለት ነው። ጽልመት ማለት አለመረዳት ማለት ነው። እምነቱን አለመከተል ማለት ነው። ሱናውን አለመከተል ማለት ነው። ጽልመት ውስጥ መኖር ማለት ነው። ጨለማ ውስጥ መኖር ማለት እንጂ ማሲንቀሳቀስማ ጨለማ አይደለም፣ ብርሃን ነው። አያስቸግረው ليس ظاهر ظاهሩ አይደለም የተፈለገው እነማ ማዕና ከጀርባ ያለው ከወህዩ ጋር ከመለኮታዊ ትእዛዝ ጋር ያለ ጨለማ ማለት ብርሃነ ቢስነት እሱ ነው የተፈለገው። አንድ ሰው እስላምን ከመቀበሉ በፊት ምን ውስጥ ነበር? ጽልመት ውስጥ ነበር። ወኢን ካነ ፊ ዳሪ እስላም እስላም ሀገር ውስጥ እንኳን ቢሆን ፈአማ ፊ ዘማን ሙጥለቅ በልቅ ዝም ብሎ ፈአማ ፊ ዘማን ሙጥለቅ ገደብ በሌለው ዘመን ፈላ ጃህልየተ ጽልመት የለም ገደብ በሌለው መልኩ ገደብ አለው። ከነብዩ ተልኮ በኋላ ጥልመት ገደብ የለው። ዓለም በጨለማ ውስጥ ተውጧል ማለት ይቻላል? ንገሩኝ እስኪ። ከነብዩ ተልኮ በፊት ዓለም በጨለማ ተውጣ ነበር። ያ ጃሂልየተን አማ ነው ይባላል። አጠቃላይ መሀይብነት ወርሶታል ዓለም ዓለም ካነት ተሙጁ ፊ መውጅል ጃሂልያ በመሀይምነት ማዕበል ውስጥ እየተማቱ ነበር ከነብዩ ተልኮ በፊት። ከዛም በኋላ ግን ጃሂልየተን አማ ነው ያለው ጃሂልየተን ምንድን ናት ያለች? ኻሷ ጃሂልየተን ኻሷ ጃሂልየተን ኻሷ ማለት ምንድን ነው እ ጠቅላይ ያልሆነ ማለት እኮ ነው። ዓለም በጃሂልያ ውስጥ አይደለም ያለው። አንዳንድ ሀገሮች መሀይምነት ውስጥ አሉ ነው የሚባለው ሲገለጽ፣ አንዳንድ ሰዎች ጃሂልያ ውስጥ አሉ ነው የሚባለው እንጂ ኡ የመሐመድ ኡማ እኮ ሙሉ ጨለማ ውስጥ ነው ያለው አልቋል። ምንም ዓለም ላይ እኮ ጥሩ ሰው የለም አይባልም። ለምን ከማን ጋር መላተም ነው? ከነብዩ ጋር አለይሂ ሰላቱ ወሰለም ከአላህ ጋር ዲናችሁን ብትቀይሩ ተካበታለሁ ብሏል። ዓለም ራቁቷን አትሆኑ። ጽልመት ውስጥ ዓለም እንዳለ አይገባም። ነቢዩም ዓለይሂ ሰላቱ ወሰላም ላ ተዛሉ ጣኢፋ ብለዋል። አንዲት ቡድን አትጠፋም ብለዋል። ምድር ላይ ምንጊዜም ዛሂር ሆና ትቀጥላለች ገና ብለዋል። ስለዚህ የፈለገ ነገር ይሁን ቁጥራቸው ይመናመናል እንጂ ዓለም በጨለማ አትዋጥም። የሆነ ብርሃን ይዘው ይጓዛሉ እነዚህ ሰዎች። ስለዚህ ጃሂልየተን አማ የለም ጃሂልየተን ጃሂልየተን ኻሷ ጃሂልየተን ኻሷ ይኸው ፈአማ ፊ ዘማኒን ሙጥለቅ እንደው ገደብ በሌለው ጊዜ መናገር ፈላ ጃሂልያ ይሄ ጃሂልያነት የለም። ዘማን ሙጥለቅ ምንድን ነው? በልኩ ማለት ነው ያለ ገደብ መናገር። የሀያኛው ክፍለ ዘመን እኮ ሰው ሙሉን ጠሟል አይባልም። ሀያኛው ክፍለ ዘመን ውስጥ ያለው ሰው ለምሳሌ ሪድ አንዳንድ ጊዜ የሚወድቅበት ዘመን እኮ አለ። የሆነ ጊዜ ሱናው የሚገልበት ጊዜ አለ። አንዳንድ ጊዜ ደግሞ እንደነ አህባሽ ሰራተኞች ሲመጡ ሊያወርዱት ይችላሉ። ሱኒዎች ይታሰራሉ፣ ዳዒ የሆነ ነገር ይሆናል፣ ያሸኹ ይገደላሉ፣ ነገር ይሆናል። የሚመራ ሲጠፋ የግድ በነሱ ስብ ሚኒስት ሆኖ ሊቀጥል ይችላል። የዛን ጊዜ በአሁኑ ሰዓት እኮ አብዛኛው ኡማው ምን ውስጥ ነው ያለው እንላለን፣ በጃሂልያ ውስጥ ነው ያለው ትላለ። አብዛኛው ሁሉ ግን አይባልም። ዘመንን ሙጥለቀን አይነገርም። ሀያ አንደኛው ክፍለ ዘመን በጥልመት ተውጧል፣ ሀያ ሁለተኛው ክፍለ ዘመን፣ ሀያኛው ክፍለ ዘመን ተብሎ አይነገርም። አብዛኛው ሰው በጃሂልያ ውስጥ ነው ማለት ይቻላል። አርባ ምንጭ ላይ አብዛኛው ሰው እኮ በጽልመት ውስጥ ነው ትላለህ። ሁሉም ሰው በጽልመት ውስጥ ነው አይደል? ውስጥ ላይ አንዳንድ ሰዎች ስላሉ ዓለምንም በአንድ ላይ ስንገልጸው እንደዛ ነው። በአሁን ሰዓት እኮ የመሐመድ ኡማ በጽልመት ውስጥ ነው ያለው አይባልም። አብዛኛው ኡመተል እስላሚያ በጀህል ውስጥ ነው ያለው ብለህ መናገር ትችላለህ። ብዙሃኑ አብዛኛው ብለህ መናገር ትችላለህ። አማ ፊ ዘማን ሙጥለቅን ገደብ በሌለው ግን አንድን ዘመን አድርጎ በጃሂልያ መግለጽ ላ ፈላ ጃሂልያ እንደዛ አይነት ጃሂልያ የለም። ገብታችኋል? ዘማንን ሙጥለቅ አድርገን ያለ ገደብ መናገር ያለ ገደብ አንድን ዘመን ሙሉ በሙሉ ጃሂልያ ማድረግ ላ አይፈቀድም። ፈላ ጃሂልየተ በዘመን ሙጥለቅ ጃሂልያ የለም፣ ጃሂልያነት የለም። ባዕደ መቼ ባዕደ መብዓቱ መሐመድን ሰለላሁ ዐለይሂ ወሰለም ከነብዩ ተልኮ በኋላ ፈኢነሁ ነገሩ እንደዚህ ላተዛሉ ሚን ኡመቲህ ከነብዩ ኡማ ውስጥ አትጠፋምና ጣኢፋ አንዲት ቡድን አትጠፋምና ዛሂሪን ጉልህ ሆነው ግልጽ ሆነው ገናና ሆነው ይቀጥላሉ። አላጣጥ በሐቅ ላይ ኢላ ቂያም ሰዓ እስከ ቂያማ ድረስ። ስለዚህ አንድ ዘመን ሙሉን ምን አይሆንም ማለት ነው። የጽልመት ዘመን ይባላል። እሺ ሀያ አንደኛው ክፍለ ዘመን እኮ ምንም ዑለማም አልነበረበትም። እንደ ጋህል ሆኖ ነው ኡማው ያለፈው። ምንም ሰው አልነበረበትም። ትክክል ነው አይባልም። ለምን አይባልም? ለምን አይባልም? ለምን አይባልም? አንዳንድ ሰዎች ይኖራሉ እንደ አላየንም ከምን አገኘ ነብዩ አለይሂ ሰላቱ ሰላም ከተላኩ በኋላ ከተላኩ በኋላ ስለሆነ ምን ብለዋል ነብዩ አንድ ጣይፍ አለች ብለዋል በየዘመኑ አለች መቼም አትቋረጥም ስለዚህ እሷን እኮ እንትን ላለመላከም ነው ከሷ ጋር ስለዚህ ሙሉ በሙሉ አንድን ዘመን ዘማነ ሙጥለቅ አንድን ዘመን ሙሉ በሙሉ ፈላ ጃሂልየተ ጃሂልያነት የለበትም አንድን ዘመን ሙሉ በሙሉ ጃሂልያነት የለበትም አንድ ዘመን አንደኛው 19 18 17 ምንም የለበትም ጃሂልያ ሙጥለቀን ማለት ነው ያለ ገደብ በገደብ ግን ይኖራል ግማሹ ሰው ሊሆን ይችላል ወይ አብዛኛው ሰው ሊሆን ይችላል መሀይምነት ውስጥ فإنه لا تزال አትወገድም አትጠፋም من ኡመቲ ከነብዩ ኡማ ጣኢፋ እንድት ቡድን ዛሂሪን ገናና ሆኖ አለል ሐቅ በሐቅ ላይ ገናና ሆኖ ይቀጥላሉ ለቂያም ሰዓ እስከ ቂያማ ድረስ ይሄ جاهلية مطلقة የለም ማለት ነው። جاهلية عامة የለችም። جاهلية مطلقة የለችም። والجاهلية المقيدة የተገደበችው መሀይምነት ግን ቀጠቆሙ ልትኖር ትችላለች። አዎ ቀጠቆሙ ትኖራለች። ቆማ ትቀጥላለች ማለት ነው። ቀጠቆሙ ማለት ቀጠኩኑ ትኖራለች። في بعض ديار المسلمين በከፊል ሙስሊም ሀገራት ራሱ ሳይቀር ትኖራለች። ጃሂልያነት ምን አይነት ጃሂልያ ጃሂልየቱ ማዳ جاهلية مقيدة جاهلية مقيدة የማን ተቃራኒ ትመስላችኋለች? جاهلية مطلقة أو جاهلية عامة። ጠቅላይ የሆነችው መሀይምነት አ በገደብ ያለችው መሀይምነት ትኖራለች ይቺ ትኖራለች حتى في ديار المسلمين ሙስሊም ሀገራት ውስጥ ራሱ ትኖራለች في كثير ብዙሃን ላይ ትኖራለች من الأشخاص ከግለሰቦች ራሱ ትኖራለች المسلمين ሙስሊም የሆኑ ሰዎች ላይ ራሱ ትኖራለች ሙስሊም የሆነ አንድ ሰው የሚንቀሳቀስ ሰው ላይ ጃሂልያነት ትኖራለች ሌላው ላይ ሁለት ጓደኛሞች አንድ ዶርም ውስጥ እያደሩ አንዱ ላይ ጃሂልያነት አለ፣ አንዱ ላይ ጃሂልያነት የለበትም። አንዱ ተውሂድን በትክክል ተረድቷል፣ ድሉ ገብቶታል፣ በትክክል ይንቀሳቀሳል እስላም ላይ። ይሄ ከጃሂልያ ወጥቷል። ያንኛው ግን ጽልመት ውስጥ ነው ያለው። ዱርዬ አጫት ምን ምን ከሆነው በቃ ዒልም ላይ ምን ላይ ትኩረት የሌለው ከሆነ ፈሆ ፊ ጃሂልያ ጃሂልያ ውስጥ ነው ያለው። ጃሂልያነት ራሱ ሙስሊም ሀገር ሊኖር ይችላል አላል ይሄ ጃሂልየተ ሙቀየዳ ነው። ጃሂልየተ ሙቀየዳ ነው። እኛ ተማሪዎች ጃሂልየተ ሙቀየዳ አይደለም እንዴ? ጃሂልየተ ሙቀየዳ አለ። የተወሰነው ስለ ዲኑ ያውቃል፣ የተወሰነው ስለ ዲኑ አያውቅም። ስለዚህ የተወሰኑ ጃሂልያዎች አሉ ማለት ነው። ጃሂልያ ውስጥ ያሉ ጽልመት ውስጥ ያሉ ሰዎች እንደዚህ አይነት ይኖራል። ኡመተል እስላምን አጠቃላይ ምድር ላይ ያለን ሁሉ ስንገልጸው እንደዚህ ነው። جاهلية مقيدة ይኖራል ነው እንጂ የምንለው جاهلية عامة እዚች ምድር ላይ አለ እንዴ? የለም ከነብዩ ተልኮ በኋላ አክትሞለታል። ጠቅላይ የሆነው ማህዩነት አክትሞለታል። قد تقوم ልትኖር ትችላለች። جاهلية مقيدة የተገደበችዋ መሐጅምነት ማለት ነው። ፊ ባዕድ ዲያሪ ሙስሊሚን በከፊል ሙስሊም ሀገሮች ትኖራለች። ፊ ከሲሪን በብዙሃን من الأشخاص ከሰዎች المسلمين ሙስሊም የሆኑ ሰዎች ላይ ትኖራለች። ከማ ቃለ ሰለላሁ ዐለይሂ ወሰለም በግለሰቦች ላይ እንዳለ ነብዩ ዐለይሂ ሰላቱ ወሰላም ራሳቸው ገልጸውታል። በሰሐቢይ አርበዑን አራት አሉ ነብዩ ዐለይሂ ሰላቱ ወሰላም አርበዑን አራት ፊ ኡመቲ እኔ ኡማ ውስጥ ምን አምር ጃሂልያ የጃሂልያ ተግባራት ናቸው ብለዋል። አራት ነገሮች አሉ የጃሂልያ ተግባራት የሆኑ አራት ነገሮች አሉ የጃሂልያ ተግባራት የሆኑ እኔ ኡመት ውስጥ አለ ብለዋል። ይቀጥላል አሁን። ስለዚህ ጃሂልያ ተሙቀየዳ አንዳንድ ሰዎች ላይ ማለት ነው። እኔ ኡማ ውስጥ ይቀጥላል ብለዋል። ያንን የሚያደርግ ምንድነው ማለት ነው? ጃሂልያ ነው። በዘር መፎከር፣ በዘር መሳደብ፣ ሰውን በዘር መውጋት፣ ሙፋኸራ ቢል በዘር መፎከርና መጎረብ በዘር መሳደብ፣ አልስቲስቃኡ ቢልኑጁም በከዋክብት መጠጥ መለመን መጠየቅ፣ አንያሃ ኒያሃ ያዙ ይልቀቁኝ ማለት ለቅሶ ላይ ሰው ሲሞትባቸው እኔ በሞቱኝ እኔ በተቀደምኩ እያሉ መጮህ ማልቀስ፣ እየገጣጠሙ ማልቀስ፣ ልብስን መቅደድ ኒያሃ ይባላል። ኒያሃ የጃህልያ ስራ ነው። ይሄ ኡመተ መሐመድ ውስጥ አይኖርም እንዴ? ይኖራል። በዘር መፎቀር ይኖራል። በዘር መጎረር አለ። የሰው ዘር መውጋት አለ። ይህ አለ። ስለዚህ ያ ሰው ይሄን የሚያደርገው ሰውዬ ምን ውስጥ ነው ያለው? እቅልመት ውስጥ ነው ያለው። የመሀይምነትን ባህሪ እያንጸባረቀ ነው ያለው። ሙቀየዳ ነው። አንዳንዱ ደግሞ እምንም ዘር ውስጥ ይሁን አንዱ ዘር አይወጋም። በቃ አስተዳደጉም ይሁን ምንም ይሁን ምንም ያልተነካል። እንደዛ ነው መሆን ያለብን። ወላሂ ሱብሃንአላህ። እንዲህ የዘር ተጽዕኖ ያለበት ሰው ኸይር የለውም። ላ ኸይረ ለሁ ፊ ዲኒህ ወላ ኸይረ ለሁ ፊ አህሊህ ወላ ኸይረ ለሁ ፊ ነፍሲህ። ለራሱም አላዘንላትም። አደጋ ነው። ይኸው ነቢዩ ዓለይሂ ሰላቱ ወሰላም ያሉት ነው። ወቃለ ለአቢ ዘር አቡ ዘርን እንዲህ አቡ ዘር ለፈንሳሪ ማለት እኮ ታላቅ ሰሐቢይ የሚገርም ሰሐቢይ የሚገርም ሰሐቢይ አንድ ቀን ቢላልን ሰደበው። የብነ ሰውዳ አለው አንተ የጠቋራ ልጅ ብሎ ሰደበው። ተናዶ ነው ተበሳጭቶ፣ አሁንም እንደዚህ እንስተዳደላለን። አንተ ጠቋራ ልጅ ብሎ ሲሰድበው ተመልከቱ፣ ምን ስሜት እንደሚያጭርበት አስቡት። ቢላል ማለት ናም ሆ አስወድ ጥቁር ነው፣ ወላኪን ባጢንሁ በያው ነጭ ነው ውስጡ ለሁ ኢማኑን ቀውይ هذا الرجل الذي قال له النبي صلى الله عليه وسلم إني سمعت دوي رجلك أماني ፊት ለፊቴ የእግርህን ኮቴ ጀነት ውስጥ ሰማሁ። ምን እየሰራህ ነው አለ። ማን ፊት ለፊት ነብዩ አለይሂ ሰላቱ ወሰላም ፊት ለፊት ከኋላ የተከተልከኝ አይደለም። ፊት ለፊቴ ስትሄድ ሰማሁ እግርህን ነው ያሉት። ይህን ታላቅ ሙአዚነ ረሱልላህ ሰለላሁ ዐለይሂ ወሰለም የብነ ሰውዳ ብሎ ሰደበው። ነብዩ ቀጥታ እንዳገኙት ምንድን ነው ያሉት? እነከ ምርኡን ፊከ ጃሂልያ፣ አንተ የጽልመቱ ጊዜ ያለቀቀ ጽልመተ ላይህ ላይ ያለብህ ሰው ነህ አሉት። ይሄ የጥልመት ዘመን እንቅስቃሴ ነው። እንደዚህ አይነት በዚህ አይነት የተመረዘ ሰው ይህ አይነት ቫይረስ ያለበት ሰው ወላሂ ثم ወላሂ ተግፊል ማፊ ከሚነት ወሰክ ነው ቆሻሻ ነው። ተግባባናል። እነከ አንተ እምሩኡን ሰው ነህ ፊከ በአንተ ውስጥ ጃሂልያ ጥልመት አለብህ አሉ። ጥልመት አለብህ አሉ። ጥልመት አለብህ አሉ። ይህንን ሲል ነብዩ ይህንን ሲሉት አልተቀየመም። ምን አለ? ወላሂ በጣም ከበደውና ምን አለ ሄደና ፈወضዐ ኸደሁ አለ ቱራብ አፈር ላይ ይህን አስቀመጠ አቡ ዘር አቡ ዘር ማለት ነው ወላሂ ወላሂ ለአርፈዑ ሀደ ረእስ ሐታ የጠአሁ ቢላል ቢላል መጥቶ ሳይረግጠኝ በፊት በእግሩ ሳይረግጠኝ አቧራ ጋር አልነሳም አለ አቡ ዘር ቢላል ማርገጠው አሉት ላ ወላሂ ለአጣኡ ወጅሃን ሰጀደ ሊላህ ለአላህ ስጅዳ ያደረገው ፊት አረግጥም ማለት ነው አፈውት ብየዋለሁ ችግር የለም ያለ ነው በስደት የተናገረኝ ምንም አይደለም ማለት ስንሳሳት አፈውት መባባል ሁለተኛ ይሄ ዘረኝነት ምን የሚባል አልሐምዱሊላህ እኛ ተማሪዎች እንኳ የለም አልሐምዱሊላህ አላህ አልሐምዱሊላህ በጣም አልሐምዱሊላህ እና የጽልመት ዘመን አርባዑን ፊ ኡመቲ ምን አምሪ ጃሂልያ ወቃለ ለአቢ ዘርን እነከ ምርኡን ፊከ ጃሂልያ አለበት አሉ። ስለዚህ በግለሰቦች ላይ መሀይምነት ሊኖር ይችላል ማለት ነው። ከሰሃባ ሰሃባ አቡ አባበክር ላይ የሌለ አቡዘር ላይ ያለ ማለት ነው። ጃሂልያ ከሰው ሰውም ሊኖር ይችላል፣ ከሀገር ሀገርም ሊለያይ ይችላል እንጂ አጠቃላይ በጃሂልያ ኡመተ መሐመድ ተውጧል ተብሎ አይገለጥም። ይሄ ክልክል ነው። ወለሁም ዛሊክ እንተሃ። እዚህ ይበቃናል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ተንቢሃት አለብን።